السلام عليكم ورحمة الله وبركاته ድምጽ አለ ተዘጋጅታችኋል እንጀምር طيب طيب ያው የሌሉ ሰዎች እንድትቀዱላቸው ይፈልጋሉና መቅዳት የምትችሉ ሞክሩ طيب الحمد لله والصلاه والسلام على رسول الله وعلى اله ومن والاه ክቡራንና ክቡራት ዛሬ ኢንሻአላሁ ተዓላ ቡሉጉል መራም من ادله الاحكام ከተሰኘው ኪታባችን እንቀራለን ኪታቡ ጧሃራ በሚለው ርዕስ ውስጥ ዛሬ የምናነሳው ባቡ ተየሙም ነው ባቡ ተየሙም ከውዱ ቀጥሎ ነው እየመጣ ያለው ውዱ ላይ ያው መስህ መጥቷል ከመስህ ቀጥሎ እየመጣ ነው ሐዲስ ቁጥር 108 ላይ ነው የምንገኘው اللهم علمنا ما ينفعنا وانفعنا بما علمتنا وزدنا علما يا رب العالمين من يقرأ المثنى فليتفضل مشكورا السلام عليكم ورحمة الله وبركاته بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم وعن جابر عن جابر رضي الله عنه أن النبي صلى الله عليه وسلم قال أعطيت خمسا لم يعطهن أحد قبلي نصرت بالرعب مسيرة شهر وجعلت لي الأرض مسجدا وطهورا فأيما رجل أدركته, أدركته الصلاة فليصلي وذكر الحديث وفي حديث حذيفة رضي الله عنه عند مسلم وجعلت تربتها لنا طهورا إذا لم نجد الماء وعن علي عند أحمد وجعل التراب لي طهورا طيب طيب باب التيمم ስለተየሙም የሚገልጽና የሚያብራራ ምዕራፍ ነው ይሉናል ተየሙም የሚለው አረበኛው መጀመሪያ ተአሙም የሚል ነበረ ተአሙም በያው ቦታ ሐምዝ ነበረች ማለት ነው ተአሙም ሲሆን ሐምዝ ተከብዳል እንደዚህ ማለት ስትመጣ በዚህ መልኩ ተአሙም ትከብዳለች ለማቅለል ሲሉ ምናሉ ፈኡብዲለት الهمزه ያአን ሐምዟን ወደ ያ ገለበጧትና ተአ በነበረው ቦታ ተየ ተየሙም ሆነ ይላሉ ተየሙም ማለት ቋንቋዊ ፍቹ በአረበኛው ተየመመ بمعنى قصد አሰበ ለማለት ነው ተየሙም ማሰብ ማለት ነው ያው ውሃ ሲጠፋ ወይ ውሃ አግንቶ መጠቀም ሲያቀተው አፈርን ለመጠቀም ማሰብ ስለሚኖር ተየሙም የሚለው ቃል ተሰጥቶታል ማለት ነው ሸሪዓዊ ፍች የሚባል ደግሞ አለ አሁን እኛ እዚህ የፈለግነው ማለት ነው ተየሙም ስንል ምን ማለት ፈልገን ነው የሸሪዓዊ የሆነውን ፍቹን ነው የምንፈልገው እሱም ምን ማለት ነው መስሁል ወጅህ ወልየደይኒ ቢሰዒድ على وجه مخصوص ካፈር ከምድር ነገር በተገኘ ነገር ላይ ፊቱንና ሁለት እጆቹ ለየት ባለ መልኩ ማበስ ተየሙም ይባላል ነው መስሁል ወጅህ ወልየደይን እጅ ሁለት እጆቹንና ፊቱን ማበስ ቢሰዒድን በሚወጣ ነገር على وجه مخصوص አለ ለየት ባለ መልኩ ማበስ ተየሙም ይባላል ተየሙም ثبت بالكتاب وثبت بالسنه وبالاجماع والقياس الصحيح ይላሉ ዑለማዎች ተየሙም የጸደቀው በቁርአን ነው فلم تجدوا ان فتيمموا صعيدا طيبا فامسحوا بوجوهكم وايديكم منه በማለት ሱረቱ ማኢዳ አንቀጽ 6 ላይ እናገኘዋለን ውሃ ካጣችሁ ከመሬት በወጣ ነገር አስቡና ተየሙም አድርጉ ያ ብቻ የሚወጣው ነገር ንጹህ መሆን አለበት ብሏል ጠይበን ንጹህ ሲሆን ማለት ነው ጥሩ ሲሆን በዛም ፊቶቻችሁን እጆቻችሁን እበሱ በማለት አላህ Subhanahu Wa Ta'ala በቁርአን ተየሙምን ገልጾታል ነው ሐዲሱ ሰለም ነው አሁን የቀራ የምንቀራው ሐዲስ ነው አሁን ወጁዒለት ለል አርዱ የሚለው ወይም ወጁዒለት ቱርበቱሃ ለና ጦሁራ የሚለው ሐዲስ በግልጽ ያስቀምጣል ነው واجمع العلماء على جواز التيمم ተየሙም የሚባለው ነገር ለመፈቀዱ ኢጅማዕ ነው ኺላፍ የለውም ነው የሚከብደው የቂያስ ጉዳይ ነው ተየሙም በቂያስ ጸድቋል አሉ በቂያስ ሊጸድቅ የሚችለው በምን መልኩ ነው የሚለውን ሸይኹል ኢስላም ኢብኑ ተይሚየህ ረሂመሁላህ አስቀምጠውታል በግልጽ ምን አሉ ተየሙም አላ ወፍቅል ቂያስ ሶሂህ ነው የመጣው ትክክለኛ በሆነ ቂያስ የመጣ ነው አሉ እኛ ግኝታችን ሰዎች ስንባል ግኝታችን ኃይላችን ከምንድነው ከተባለ ከውሃና ከአፈር ነው አይደል ካፈር ነው ተፈጠራችሁ ተብለናል ውሃም እንደዚሁ ማንኛውም ህይወት ያለው ነገር በውሃ ነው የሚኖረው ስለዚህ ሁለቱ ለኛ ግኝት ለኛ ኃይል አስተዋጽኦ አላቸው ማለት ነው ስለዚህ አፈር ማለት የሰው ልጅ የመጀመሪያ መሰረቱ ማዕድኑ የተገኘው የተፈጠረው ከአፈር ነው ውሃ ደግሞ ሀያት ኩል ሸይ ነው የሁሉም ነገር ህይወት ነው ውሃ ማለት ስለዚህ ወሆል አሱ ማንኛውም ተፈጥሮ ነገር ላይ ውሃ መሰረታዊ ነገር ነው ስለዚህ ወካነ አስዳሁ ማየቀህ ተጥሂሩ አርናሲ ማው አንዳችን ነገር ለማጽዳት ከተፈለገ የመጀመሪያው ተስማሚ ምንድነው ቆሻሻን ለማስለቀቅ ውሃ ነው ያለምንም ጥርጥር ውሃ ከጠፋ ወይ ውሃ እየተገኘ መጠቀም ካልቻል ለጓደኛው ወይም ለወንድሙ ነው የሚሰጠው ለወንድሙ ወንድሙ ማን ነው የውሃ ጓደ ወንድም አፈር ማለት ነው ሸቂቁ ነው ይባላል ነው ስለዚህ ፈሆ አውላ የውሃን ቦታ በመውረስ ከሌላው የሚገባው አፈር ነው በዚህ አይነት ሲታይ ስለዚህ ቂያስም ያስከዳል ይላሉ طيب ከዚህ በመነሳት ተየሙም ዋጅብ ነው ወይስ ሩክሳ ነው ምን ደግሞ ያመጣሉ የሚያመጡ خلاف አለ ተየሙም ማድረግ አዚማ ዋጅብ ነገር ግዴታ ነገር ነው ወይስ ሩክሳ ነው አላህ የፈቀደልን ነገር ነው ማታ ውሃ ከጠፋ ተየሙም ግዴታችን ነው ወይስ እንደው ብታደርጉ ይመረጣል ሩክሳ ነገር ነው በሚለው ላይ خلاف ያመጣሉ ልዩነት አለ አንዳንዶቹ ምን አሉ ውሃ ሲጠፋ አፈር መጠቀም ግዴታ ነው አሉ አፈር መጠቀም አዚማ ነው ግዴታ ነው አሉ ችግር አጋጥሞ ውሃው ይያለ ችግር አጋጥሞ መጠቀም ብርድ ይዞት ወይ በሽታ ይጨምርብኛል የሚስጋት ከሆነ ሩህሳ ነው ፍቃድ ነው የሚል የሚናገሩ ለሞችም ያስቀምጡም አሉ ነው ተየሙም የሚለው ነገር من خصائص هذه الامه የኛ ኡመት ከሌላ ኡመት ከሚለዩበት ልዩ ማዕረግ አንዱ ተየሙም መፈቀዱ ነው ለኛ ለሌሎቹ ያልተፈቀደውን ማለት ለዚህም አሁን የሚመጣው ሐዲስ በግልጽ ያስቀምጠዋል እንየው ማለት ነው መቼ ነው የጸደቀው በተየሙም መስገድ ከመቼ ጀምሮ ነው የተገኘው ያስታውሳለህ ነብዩ አለይሂ ሰላቱ ወሰለም ተልከው እንደመጡ ይላ በኋላ ወይስ ከዛም በኋላ ቆይቶ መቼ ላይ የተፈቀደ ይመስላችኋል የሚያስታውስ ካለ ከሂጅራ በኋላ ከዛ በኋላ መቼ በጣም የሚገርማችሁ በስድስተኛው አመተ ሂጅራ ላይ ነው ተየሙም የጸደቀው ይባላል وشرع في السنة السادسة في غزوة بني المصطلق بني المصطلق በሚባለው ዘመቻ ላይ ነው የምታስታውሱ ታሪክ የለም በዚህ ሰዓት ሷሃቦች ያጋጠማቸው ነገር ነበረ ታስታውሱ ከሆነ እናታችን አይሻ ረዲየላሁ ዐንሃ ያ ወደ ሽንት ቤት ተጠቅሞ ሲመለሱ ይባላል ጌጣቸው ጠፋ ያን ጌጣ ያን ጌጣ ጌጥ በማፋለግ በመፈለግና በማፋለግ እዛው ቆዩ ለሶላቱ ውሃ አለበት ቦታ ለመድረስ አልቻሉም በምን ምክንያት በአይሻ ጌጥ መጥፋት ሳቢያ ምን ሊበቃ ነው እያሉ ሲጨነቁ ተነዘረት አየቱ ተየሙሚ የተየሙም አንቀጽ ቅድም ያነበብነው የቁርአን አንቀጽ ማለት ነው ሶስት ማይዳ ላይ ወረደ እንደም ፍሳይ ቡኻሪ እናንተ የአቡበክር ቤተሰቦች ኸይር ነገር ይሄ የመጀመሪያ እኮ አይደለም ብዙ ታሪክ አላችሁ እንደው በእናንተ ምክንያት የተገኘ ብዙ ጸጋ አለ የተባለበት አጋጣሚም አለ ስለዚህ በአይሻ ምክንያት ነው የመጣው ነው طيب وعن جابر ከጃብር ተዘገበ ጃብር اذا اطلق ጃብር ብሎ ያባስም ካልተጠቀሰ ጃብር ኢብኑ አብዱላህ ነው ታዋቂው ሱሐቢ ነው رضي الله عنه ان النبي صلى الله عليه وسلم يا الله መልእክተኛ قال የሚቀጥለውን ተናግረዋል አለ اعطيت خمسا لم يعطهن احد قبلي አምስት ነገር ተሰጥቻለሁ ከኔ በፊት የነበሩ ነብያቶች ወይም ኡመቶች ያልተሰጧቸው አምስት የሚለው ቁጥር ከአምስት አይበልጥም ይሄ ብቻ ነው ለማለት አይደለም በሰዓቱ መግለጽ የፈለጉት አምስት ስለነበረ ነው እንጂ እሳቸው ከሌሎች የሚለዩበት ከተቆጠረ ወደ 200 ይደርሳል ተብሏል خصائص رسول الله صلى الله عليه وسلم اكثر من 200 ከ200 በላይ ነው ተብሏል ግን ከዛ መካከል አምስቱን አንድ የገለጿቸው እንስማቸው ምን እንዲያሉ አምስት ነገር ተሰጥቻለሁ ለሚወጣሁና ያልተሰጧቸው አሐዱን አንድም ቀብሊ ከኔ በፊት ያሉ ነብያቶች ወይም ኡመቶች ምንድነው አንደኛ ኑስርቱ ቢሩዕቢ አንደኛ ንስርቱ እርዳታ አግኝቻለሁ ቢሩዕቢ በፍርሃት በጥላቶች ላይ አላህ የሚለቅባቸው ፍርሃት ሰጥቶኛል አሉ መሲረተ ሸህሪን የወር ጉዞ ሲቀረኝ ጥላቶች ጋር ለመድረስ ገና የወር መንገድ ሲቀረኝ እዛ ያሉ ጥላቶች ይርበተበታሉ ይሄ ለኔ ተሰጠ ልዩ ማዕረግ ነው አሉ ለኡመታቸው ሲያካትታል አያካትት فيه خلاف ልዩነት አለ ለሳቸው ብቻ ነው የሚልም አሉ ሌሎቹ ለሳቸው የተሰጠው ለኡመታቸው ተሰጥቷል ነው ስለዚህ አሁን ሙስሊሙን ዓለማ የሚፈራው ገና ያልተገኘው ገና ይገኛል እያሉ አሸባሪ ምን እያሉ ስያም የሚሰጡት ካላቸው ፍርሃት እንቅልፍ እያጡ ነው ስለዚህ ኡመታቸውን ያካትታል የሚለውን ነገር ብዙዎቹ ይሄዱበታል ሁለተኛ وجعلت لي الارض مسجدا مسجدا وطهورا وجعلت ተደርጋልኛለች لي ለኔ الارض መሬት ወይም ምድር መስጂድን መስገጃ በግንባር መደፊያ ማለት ነው ወጠሁረን መጸዳጃ ንጽህና መውሰጃም ተደርጋ ተሰጥቶኝ አሁን መሐል ሻሂዳችን ይሄን ሐዲስ እዚህ ቦታ ተይሙም ላይ ለማምጣት የተፈለገበት ምንድነው ወጦሁራ የምትለው ቃል ነች መጸዳጃ መቼ ውሃ ሲጠፋ መቼ ውሃ ተገንቶም መጠቀም መቼ አልችል ያልን ጊዜ ማለት ነው እዚህ ጋር ምንድነው ወጁዕለት ለልአርዱ መስጂዳ መስገጃ አሉ ሌላው ኡመት ሌላው ኡመት በነበረበት እዚህ ገነቡት ነገር ላይ እንጂ መስገድ የሚችሉት አገኙት ቦታ ላይ መስገድ አልነበረም ማለት ነው አሁን ከክርስቲያኖች ምህሮች ስታውት እዛቸው ቤተክርስቲያናቸው ኢባዳ የሚያደርጉት እዛቸው ሄደው ነው ከዛ የተወረሰ ስለሆነ እኛ ግን ትምህርት ቤት ነው ሆስፒታል ነው መንገድ ነው የለም ብቻ ንጹህ ቦታ ነው የምንፈልገው ንጽህናችን ወስደን ንጹህ ቦታ ፈልገን ንጹህ ለብሰን አገኘንበት እንሰግዳለን ወጁዒለት ሊልአርዱ መስጂዳ ያለው ማንም ቦታ መስገድ ትችላላችሁ ወደፊት ያለው ሐዲስ እንደሚያመለክተው ፈአዩማ ረጁልን ማንኛውም ሰው ማለት ነው እዚህ ጋር ረጁል ሴትንም ያካትታል فايما رجل ما فايما شخص مسلم ማለት ነው ሙስሊም የሆነ ሁሉ አድረከቱ ሶላቱ ሶላት የደረሰችበት فليصلي ይስገድ እዛው ደረሰበት ቦታ ላይ ውሃ ቢያጣኳ በተይሙ መስገድ ማለት ነው ማንኛውም ቦታ ሶላ ከደረሰበት ንጹህ መሆኑን ያረጋግጥ እንጂ ይስገር ነው ግድ መስጊድ ካልደረስኩኝ በቤቴ ካልገባሁኝ አልሰግድም በሀገራችን እኮ ሴቶች በተለይ ገበሬዎች አይሰግዱም ከውጭ ቤታቸው ሲመለሱ የሚሰግዱት ሱብሃንአላህ ከነብዩ ኡመት ለመውጣት የፈለጉ ይመስላሉ እዛቸው ካሁን አንሰግድም ብለው ማለት ነው ስለዚህ ማንኛውም ቦታ ሶላት የደረሰበት ሙስሊም እያሉ ነው ሴት ልጅ ዱር ትችላለች ወይ መንገድ ላይ መስገድ ትችላለች ወይ መኪና ላይ መስገድ ትችላለች ወይ የማይነሳ ጥያቄ የለም የትም ቦታ የት ሙስሊም ሆና ሶላት ከደረሰበት ትችላለች ባልበስ ሸፈን ነው የምንለው እሺ ወጡራማ ተየሙም ማለት ነው በቀድሞዎቹ ተየሙም አይፈቀድም ነበር ለኛ ኡመት የመጣ ኻስያ ነው ልዩ ነው ማለት ነው وذكر الحديث وذكر الحديث ማለት ሐዲሱን እስከ መጨረሻው ሐዲሱ ጃቢርን ማለት ነው የጃቢርን ሐዲስ ከመጨረሻው ጠቅሶታል እዚህ ባላመጣውም ጨርሼ እያሉ ነው ሙአሊፉ وفي حديث حذيفه بحذيفه حديث ያየን እንደሆነ رضي الله عنه عند مسلم مسلم ጋር የሚገኝ ሲሆን وجعلت تربتها لنا طهورا ይላል እዚህ ጋር ሰፊ خلاف ስላለ በደንብ ተከታተሉ وجعلت ተደርጋለች تربتها አፈሯ የማን አፈር የምድር የመሬት ለና ለኛ ጠሁረን መጸዳጃ ተደርጋልናለች መቼ اذا لم نجد الماء ውሃም ባላገኘን ጊዜ ያለ ውሃም ባላገኘን ጊዜ የውሃም ቦታ የሚሸፍን መጸዳጃ ንጽህና መውሰጃ አፈር ተደርጋልናለይ አፈር ካልሆነ አይቻልም የሚሉ ዑለሞች ወቱርበቱ ሐለና ጦሁራ ብሏልና የቅድሙን ምን እንደሚለው ታየሙ ማለት ቁርአኑ ምን ብሎ የገለጸው ፈተየመሙ ሰዒድን ያለው ሰዒድ ማለት ካፈር የወድ ከምድር የወጣ ነገር ሁሉ ማለት ነው እንጨቱም ስታውት ፉንጋሉም ደረቁ አፈርም እርጥቡም ከየት ነው የወጣው ከምድር ነው ሀታ ሲሚንቶ ቋጤ ድንጋይ ለስላሳ ድንጋይም ቢሆን ከምድር የወጣ ነው ሁሉም ስለ ሰዒድን ጠይባ ሁሉንም ያካትታል ከምድር ከወጣ ማንኛውም ነገር ላይ ተየሙም ማድረግ ይፈቀዳል የሚል የአቡ ሐኒፋና የኢማሙ ማሊክ መዝሐብ ነው ወቱርበቱሃ የሚለውን ሐዲስ ወሰዱ ደግሞ ከምድ ሰዒደን ጠይባ የሚለው ጥቅል አነጋገር ነው ከዛ መሐከል አፈር ነው የተፈለገው አፈር ከሌለው ድንጋይ ላይ አይቻልም ሲሚንቶ ግድግዳ ላይ አይቻልም ይላሉ ኢማሙ አህመድና ኢማሙ ሻፊዒ ኢማሙ አህመድ አንዳንድ ጊዜ ሁለት ቀውል ይኖራቸዋል በአንዱ ቀውላቸው ሰዒደን የሚለው ሁሉ ያካትታል የሚል አቋም አላቸው ይላል ሼኹል ኢስላም ተሚያና እንዲሁም ሙቀይም አልጀውዚያ ይህን ሐሳብ ደግፈውታል ይላል ከኢማሙ አህመድ ቀውል አለ ግን ዞሮ ዞሮ ኢማሙ አልአዕዘም አቡ ሐኒፋና የኢማሙ ማሊክ አቋም ነው እሱን ደግፈው ሄደዋል ከምድር የወጣ ነገር ሁሉ ተየሙም ሊያረጉበት ይፈዳል ብለው ማለት ነው ማሙ ሻፊዒ ግን ወቱርበቱ ሐለና ጦሁር አብሏልና ተخصصዋልና ያኛው ጀነራል አነጋገር ነበር ጥቅል አነጋገር ነበር ወቱርበቱ የሚለው خصصوታል አስሮታል ለይቶታል ካፈሩ ጫይቻለም ነው ብለው ለዚህ ነው የሚሄዱት ቀጥሎ ማን አልይን እንደ አህመድ ኢማሙ አህመድ ውስጥ የሚገኝ ከኢማሙ ሲሆን አልይ ባስተላለፉት ደግሞ وجعل التراب لي طهورا ብለዋል ያው ቱርበቱና አትራብ የሚለው አንድ ናቸው طيب طيب እዚህ ጋር እንግዲህ ሰፋ ያለ ደርስ ነው ያገኘነው ሐቂቃ ማለት ነው መስጂድ ሲባል ማንኛውም ቦታ ኢባዳ የሚከናወንበት ቦታ መስጂድ ይባላል ቱርበቱሃ ማለት ቱርባ طبيعه الارض تقول ارض جيده التربه አፈረ ጥሩ ነው እንላለን አፈረ ቀይ ነው አፈረ ጥቁር ነው አፈረ ጥሩ ነው እንደዚህ የምንለው አፈሩ ነው የተፈለገው ማለት ነው طهور بفتح الطاء ነው የምናነበው والطهور بذاته المطهر غيره ራሱ ንጹህ ሌላንም ሊያጸዳ የሚችል ነገር ማለት طهور ማለት فليصلي ሶላት የደረሰበት ሰው በደረሰበት ቦታ ይስገድ ፈሊሰሊ መስገድ አለበት እና ብዙ ህክም የሚገኝበት ሐዲስ ብዙ ጥቅም የሚገኝበት ሐዲስ ነው አንደኛ ነብያችን ሰለላሁ ዐለይሂ ወሰለም ከሌሎች ነብያቶች መብለጣቸውን ያሳያል ከልጆቻችን መካከል አንዱን ልጅ ለየት ያለ ብንሰጠው ምንድነው የሚያሳየው ያንን ልጅ በጣም አቅርበነዋል ማለት አይደል ነብዩን አለይሂ ሰላቱ ወሰለም ለየት ያለ ሲሰጣቸው አላህ ክብር እየሰጣቸውና ታላቅነታቸው እየገለጸ ነው ማለት ነው ያው ጸጋው ብዙ ነው ተቃቅሰውታል ከዛ መካከል የመጀመሪያው እሳቸው የተናገሩበት ምክንያቱ ጉራ ለመንፋት እንዳይመስላችሁ የአላህን Subhanahu Wa Ta'ala ጸጋዎች ይሄው ይሄን ውሎልኝ ይሄን አድርጎልኝ ይሄን አድርጎልኝ እያሉ ለማመስገን ነው ለማመስገን ነው እንጂ ለሌላ ሌላ ተዕዲዱ ኒዓሚላህ አላህ የዋለልን ውለታ እያነሳሳን መናገር መግለጽ ጥሩ ነው ወአማ በኒዕመቲ ረቢከ فحدثهم ስለሆነ ማለት ነው ሌላው ان الله سبحانه وتعالى نصر نبيه محمدا بالرعب በፍርሃት ነብያችንን ያገዛቸውና የረዳቸው መሆኑን ያሳያል ማለት ምንድነው ፍርሃትን ለሳቸው አጋዥ አደረገው ማለት ነው እንጂ እሳቸው ያለቀቀባቸው ማለት አይደለም ጥላቶቻቸው በፍርሃት ይርበደበዱ ነበር በሳቸውና በጥላቶች መካከል የወር ጉዞ የሚያስገድ ስፋትና እርቀት ቢኖረው እንኳን ማለት ነው ይሄ በጣም ከባድ ነገር ነው ፊት ለፊት ሲታያይ ነው ጥራት ነው ይደነግጣ ብዙ ጊዜ ዝግጅቱ ምን ሳያው እንደው ገና በወሬ ብቻ ይነግዳሉ ማለት ነው ልክ ያሁኑ إعلام እንደሚሰራው ማለት ነው ያሁኑ የ media social እንደሚገዛው ጦርነት በፕሮፓጋንዳ ይፈታል እንደሚባለው ጠላቶች እዛን ጊዜ ፍርሃት ይለቅባቸዋል አዝም ብሎ እንደው ሁሉ ጨለማው ሁሉ እንደው እንጨቱ ሁሉ የሚበላቸው የሚመታቸው ይመስላቸው ነበር ማለት ነው ሌላው ወኡህለት ለልغنائم ብለዋል ጦርነት ላይ ደግሞ የሚገኝ የጥላት ሀብት የቀድሞ ሰዎች መጠቀም አይችሉም ነበረ ሰባስበው እሳት ነው የሚለቁበት ይገርማቸዋል እሳት ከበላው ጥሩ ነው ያሉ እንደው እሳት ካልበላው ነገር አለ ይላሉ የኛ ኡመት ግን ድክመታችንን አይቶ አላህ Subhanahu Wa Ta'ala ከዋለልን ውለታ በጦርነት ያገኛችሁን ንብረት መውሰድ ትችላላችሁ ነው ባይሆን በስርቆት ሳይሆን በመሪው አማካኝነት ተከፋፍሎ ምን ተብሎ የሚወሰደው እንጂ ዝም ብሎ አይወሰድም ይሄን አላህ አብቅቶልኛል ነው ከኔ በፊት የነበሩ ነብያቶች ግን ይሄን እድል አላገኙትም እያሉ ነው ሌላው ነብያችን አለይሂ ሰላቱ ወሰለም ያላቸው ልቅናና ክብር ይታይበታል በዚህ ሐዲስ ማለት ነው بشمول دعوته وعموم رسالته فكان كل رسول قبله انما يبعث في قوم خاصه የቀደም ነብያቶች ለተወሰኑ ወገኖቻቸው ለተወሰነ ጊዜ ነበር የሚላኩ ከዚህ እስከዚህ ተብሎ ማለት ነው ተገድቦ اما رساله نبينا محمد صلى الله عليه وسلم فهي الرساله التي عمت جميع الناس ሰውን ሁሉ ያካተተች ናት ማለት ነው አንድም የቀረ የለም ጅንንም ያካትታል እንደገና ኢላ የውም القيامه ነው ተልኳቸው እስከ ቂያም ቀን ድረስ ነው وما ارسلناك الا كافا للناس بشير نذيرا ባለው መሰረት ተልኳቸው ለሁሉም ነበር ነው وما ارسلناك الا رحمه للعالمين የሚለውም ተልኳቸው ጠቅላላ መሆኑን ያሳያል ነው እሺ ሌላው አንሁ ሰለላሁ ዐለይሂ ወሰለም ኡርሲለ ሊተቀረን ብለናል ለሁለቱ ለጅና ለሰው የነብያችን አለይሂ ሰላቱ ሰላም የበላይነት የሚያሳይበት ብዙ ነገር እንዳለ በሐዲስ ተገልጿል ነገ ቂያም ቀን ሸፋ እንደሚያደርጉ ሁሉም ሰው ወደ አባታችን አደም ወደ ኑህም ወደ ኢብራሂም ወደ ሙሳ ወደ ኢሳም ሄዶ ሁሉም ማነፍሲ ባነፍሲ እያሉ መጨረሻ ላይ ነብያችን አለይሂ ሰላቱ ወሰለም በግንባራቸው ተደፍተው አላህን አመሰጋግነው ለምነው ራስን አንሳ ጥያቄህን አቅርብ ጥያቄህ መልስ ያገኛል አዎንታዊ መልስ ያገኛል ተብሎ እንደሚባላቸውና ከዛም ኡመቲ ኡመቲ ብለው ኡመታቸውን ሸፋ እንደሚያደርጉ ለሌሎች ማያገኝ ሸፋ እንዳለ ተነግሯል ይሄም የነብዩን አለይሂ ሰላቱ ወሰለም ማንነት ትልቅነት ይገልጻል ነው ዋናውና አሁን ያለንበት ደግሞ ወጁኢለት ለልአርዱ መስጂደን ወጦሁራ የሚለው ነው ያው ተየሙም በዚሁ አብሮ ተገለጸ ማለት ነው አንድ ሐዲስ አለ ወካነ መን ቀብሊ انما يصلون في كنائسهم የሚል ዘገባ አለ وفي روايه በሌላ ዘገባ ولم يكن احد من الانبياء يصلي حتى يبلغ محرابه የሚል ሐዲስም አለ محرابه ወይም ሙክራብ የሚባለው አካባቢ ካልገቡ አይችሉም ነበረ ለኔ ግን ተፈቀደልኝ ይያል ነው አነ الأصل في الارض الطهاره መሬት መሰረታዊ ህጓ ንጹህ ናት የነጅ ይሄ ነገር ነጅሳታል ካልተባለ በስተቀር መሬት አስሏ ንጹህ መሆኗን ያሳያል ስለዚህ ሶላት ምድር ላይ መስገድ መሬት ላይ መስገድ ይፈዳል ተየሙም ማድረግም ይፈቀዳል ምናልባት ይሄ ቦታ ተነጅሷል ይሄ ቦታ እንዲህ ነገር አለበት ካልተባለ በስተቀር ማለት ነው ማንኛውም መሬት ለተየሙም አመችና የተፈቀደች ነች ማንኛውም መሬት ንጹህ ናት አሸዋማ ሆነች ቆጥኛማ ድንጋያ ድንጋያማ ሆነ እንዲሁ ሰብኻ እርጥበት የሚሰማው መሬት ወይም ደግሞ ይሄ ነገር ማለት ነው ቢሆንም ደረቅም ቢሆን ሁሉም ተይሙም ሊያርጉበት ይፈቀዳል ካልካይ እስካልመጣ ድረስና ይሄ ነገር ሳይቻልም እስካልተባለ ድረስ ማለት ነው طيب فايما رجلين ጅንስ ነው የተፈለገው ጅንሱ ርጃል ነው እንጂ ከሊማት አይደለም ምንድነው لا يراد بجنس الرجال وحدهم ወንድም ብቻ ለመጥቀስ ሳይሆን وانما يراد النساء ايضا فالنساء شقائق الرجال አይደል ሴቶች የወንዶች ቅንዛዮች ናቸው እናታችን ሐዋ ከአባታችን አደም ተቀለወጡ ናቸው ማለት ነው طيب መቀጠል እንችላለን ያው ባፈሩም በሁሉም የሚለውን ብዙዎች ደግፈዋል ብያቸዋለሁ السلام عليكم ورحمة الله وبركاته عليكم السلام ورحمة الله وعن عمار بن ياسر رضي الله عنه قال بعثني النبي صلى الله عليه وسلم في حاجة فأجنبت فلم أجد الماء فتمرغت في السعيد كما تمرغ الدابة ثم أتيت النبي صلى الله عليه وسلم فذكرت ذلك فقال إنما كان يكفيك أن تقول أن تقول بيديك هكذا ثم ضرب بيديه الأرض ضربة واحدة ثم مسع الشمال على اليمين وظهر كفه وجه متفق عليه واللبز للمسلم وفي رواية البخاري وضرب بكفه الأرض ونفخ فيه ماء ثم مسح بها وجه وكفه ثم مسح بهما طيب وعن عمار ابن ياسر عمار ابن ياسر ታዋቂው ሶሐቢ ከነ ቢላል አልሐበሺ ጋር ሲሰቃይ የነበረው አማር ነው ሐዲሱን ያስተላልፈልን ረዲየላሁ ዐንሁማ عنهما ያሲርም ታዋቂ በእስላም ህይወታቸውን ከሰው መጀመሪያ አካባቢ ላይ ያሲርና ሚስቱ ማነው ስሟ ሚስት ንነግረኝ የአማር እናት ማለት ነው ማን ትባላለህ ማሻአላ እናንተ ቃልቾች ናችሁ በጣም ታቃላችሁ አማር የያሲር ሲሆን እናቱ ሱመያ ትባላለች ሱመዮች ካላመጣችሁማ ማልቀጣችሁ ነበር ስለዚህ አማር ታዋቂ ሰሃቢ ነው ለማለት ነው እስብሩ አለ ያሲር ብሎ ነብዩ አለይሂ ሰላቱ ወሰለም ሲሰቃዩ ሲያዋቸው ሶብር አድርጉ ታግሱ ታገሱ ትግስ ይኖራችሁ የያሲር ቤተሰቦች አሉ የያሲር ቤተሰቦች ያሲርም ሚስቱም ልጁም ማለት ነው ችግር ነበሩ ያው በጦር ተወቅተው ማም አመሞታቸው ያው መታወቁት ነገር ነው በጣም ከባድ ነው ላየ ሁሉም ይዘገን ነው አመሞታቸው ሲታይ ማለት ነው ሰውየውን ማንቀው ሲገሉት እሷንም በጦር ሲወጓት በጣም አሳዛኝ ድርጊት ነው እና ስብሩ አለር فإن موعدكم الجنة ቀጠሯችን እናንተ ቀጠሯችሁ ጀነት ነው በዚህ ስቃይ ብትሞቱ የሚጠብቃችሁ ጀነት ነውና አብሽሩ ሰብሩ ብሎ ያሳብሩ በአጋጣሚ አለ انه قال بعثني النبي صلى الله عليه وسلم يا الله سبحانه وتعالى ملكتኛ ላኩኝ ይላል بعثني ላኩኝ ማለት ነው ለም ወዴት في حاجتنا ለሆነ ጉዳይ ለሆነ ጉዳይ እዚህ ቦታ ሄዱና እንደዚህ አድርጉ ብለው ሲልኩ እኔን ላኩኝ አሁን እዚህ ጋር በአተኒ ነው የሚለው አይደል በአተና ድም ደሞ ያመስለኛል ሌላ ማብረት ተላከሰው ስላለ እና ፈአጅነብቱ እዛ ሄድኩበት ቦታ ጀናባ ሆንኩኝ እያለ ነው እንግዲህ ምስ ይዞ ይሄድ ወላ ዝም በህር ምንጣበት والله اعلم ጀናባ ሆንኩኝ ፈለም አጅድል ማአ ውሃ ማግኘት አልቻልኩም በሰዓቱ ጀናባ የሆነ ሰው መታጠብ አለበት ሳይታጠብ መስገድ አይችልም ውሃ አላገኘሁም የሚገርመው ውሃ ሲያጣ ምን ማድረግ እንዳለበት የሚያቀው ህግ የለም ግን ውሃ ከጠፋ አፈር መጠቀም እንዳለበት በውሃ ሙላው ሰውነቱን ማደረስ እንዳለበት ያቃል። ስለዚህ አፈሩም ሙላው ሰውነትን ማግኘት አለበት ብሎ ነው ያሰበው ስለዚህ ምን አደረገ ፈተመረግቱ ተመረግቱ ማለት ተንከባለልኩ ማለት ነው في الصعيد አፈሩ ላይ መሬት ላይ ማለት ነው ከማ ተተመረጉ ዳበቱ ተተመረጉ ሁለትታ አንድ ታም ከሆነ ያላችሁ ያስኬዳል ከማ ተመረጉ ከማ ተተመረጉ ማለት ነው ከማ ተተመረጉ ዳበቱ አህያ እንደምትንከባለል ማለት ነው እዚጋ ዳባማ ተንቀሳቃሽ ማለት ነው የተፈለገው ግን አህያ ነው እንደ አህያ ተንከባለለ የሚባለው እንጂ እንደ ከብት አይባልም ثم اتيت النبي صلى الله عليه وسلم ያን አድርጌ ሰገርኩኝ ማለት ነው ከዚያም በኋላ የቀኝ የፈጀብኝን ቀን ፈጅቶብኝ ጉዞው በነብያችን ጋር መጣሁኝ አለይሂ ሰላቱ ወሰለም فذكرت له ذلك ያንን ክስተት ያንን ድርጊት ለረሱል አለይሂ ሰላቱ ወሰለም ነገርኳቸው አብራራሁላቸው ጠቀስኩላቸው فقال እናሳቸውም አሉ እንደ አህየተን ከባለኩ ሲላቸው ምን አደከመህን ያከል እንማ ይክፊከ የሚለው እኮ አንተ ቁለ ማዝቦታ አንተ አንተ አመለ አንተ فعل ማለት ነው قول بمعنى العمل ይመጣል كما في هذا الحديث አንተ ቁለ ማት አንተ አመለ ማድረግ መስራት አንተ فعل መስራት ነበር የሚጠበቅብህ በየደከ በእጆችህ ሁለት እጆቻችን አንስተው የሚያሳዩት هكذا አሉት መሬት ላይ ወሰን ጣል ታረጋቸዋለህ ከዛ ቦታ አነሳቸዋለህ ታራግፋቸዋለህ ወይም ፍፍ ትላቸውና ከዛ በተረፈው ፊትህን ማበስ ነበርኩ ከዛ ውጭ ምን ማይጠበቅብህ እጆችን ማበስ ነበረብህ ከዛ ውጭ ምን አንከባለህ እንደህያ አሉት ማለት ነው አንተ ቁለ አንተ فعل بيدك በእጆች هكذا እንደዚህ አሉና ثم ضرب ከዚያም ጣሉ بيديه እጆቻቸውን ሁለቱ እጆቻቸውን አልአርድ መሬት ላይ ጣል አደረጉና ضربه عن واحد አንድ ጊዜ ብቻ መጣልን ጣሉና አነሱ ثم مسح الشمال ከዛ በኋላ ግራ እጃቸውን አበሱ አለ የሚኒ በቀኝ እጃቸው ማን ነው አዎ ثم مسح الشمال ግራውን አበሱ ማለት ነው አለ የሚኒ በቀኝ እጃቸው وظاهر كفه وظاهر كفيه የሁለት መዳፍ የላይ ገጽታዎችንም ማለት ነው ዛሂማ ከላይ ጎላውን ውስጥ መዳፍ ሳይሆን ውጭ መዳፍ ማለት ነው ወወጅሃሁ ፊታቸውንም እጆቻቸውን አገናኙና ጀርባቸውንም አበሱ ፊታቸውንም አበሱ እንደዚህ በሚበቃህ እኮ ምን አደከመህ ብለው አሉኝ ይላል ቡኻሪ ሙስተፈቁን አለይ ወለፍዙ ለሙስሊም ቅንብሩ የሙስሊም ነው አለ وفي روايه البخاري በሌላ በኩል በዘገቡ ደግሞ وضرب بكفيه الارض በመዳፎቻቸው ምድር ላይ አስነኩና ونفخ فيهما ይሄ ነው ነፈኸ እፍ ማለት ነው እፋሉ ተነፈሱ ማኑ فيهما ሁለት መዳፎቻቸው ላይ ያው በጣም አፈር ዘግኖ ስለሚመጣ እጃችን እንዳይበዛ ቀንስ ማድረጊያ ማለት ነው ثم مسح بهما በሁለት እጆቻቸው አበሱ ወጅሃሁ ፊታቸውን ወከፈይሂ ሁለት እጆቻቸውን አባብሰው ثم صلى ከዚያም በኋላ ሰገዱ ለማለት ነው ተየሙም አሁን ምንድነው እዚህ ሀዲስ ላይ የሚያስተምረን እስከ ላይ እስከ እስከ ምርፈቃችን አይደለም ተየሙም ለየት ያለ ነው ይሄ በገጠር የሚያስተምሩን ወይም ፉቃዎች የሚሉት አይደለም እነሱ ሁለቴ ነው መሬት ላይ የሚመታው የሚሉት በአንደኛው እጅ ይታበሳል እስከ ላይ እስከ ክንዱ ማለት ነው ወጥኛ ደግሞ ፊት ይታበሳል ብለው ነው ያስተማሩን ያ ወደፊት ይመጣል ሀዲሱ ደካማ ነው ይሄ ሷሂህ ነው ሙተፈቁን አለህ ነው ልንሰራበት የሚገባው ይሄ ነው ነብዩ አለይሂ ሰላቱ ወሰለም የ እንትናን ቂያስን አጽድቀዋል ይባላል ቂያስ የሚባለው ነገር በሐዲስ ጸድቋል የሚሉ ሰዎች ማስረጃቸው ይሄ ሐዲስ ነው ውሃ ሲያጣ ቂያስ ቀይሶ ምንድነው ያደረገው ገላውን በመታጠብ ቂያስ መንከባለል አፈር ላይ ያን ነገር ቀይሶ እንዲያደረገ እያወቁ አጽድቀውታልና ቂያስን ያመለክታል የሚሉ ዑለማዎች ይሄን ያመጣሉ አተጠሁረ ቢትራብ ቀየሰበት ማለት ነው ሌላው ተየሙም ለሶላት እንዲሁም ለሌሎች የኢባዳ አካላቶችም ንጽህና የሚያስፈልጋቸው ከሆነ ወሳኝና አስፈላጊ መሆኑን ሌላው የተይሙም አደራረግ ህግና ማን ነው ሁኔታው ስርዓቱ ይሄው አሁን የተማርነው ነው ነው ለአማር ከተነገረው እንደገና አፈሩ እጃችን ላይ እንዳይበዛ እፍፍ ብሎ ማራገፍና ወይ ሁለት እጆቻችን በማማታት ወይ እፍ በማለት ማራገፍና መቀጥ እንደምንችልም ያሳያል ነው አንዳንድ ዕውቀት ጉዳይ ላይ hatta በነብዩ አለይሂ ሰላቱ ሰላም ግዜ እንኳን ቢሆን ጥናት ይደረግ ነበር ማለት ነው አሁን አማር የሚያውቀው ነገር የለም ጥናት አጥንቶ መሆን አለበት ያለው ነገር ነው የፈጸመው اجتهاد ይባላል ይሄ اجتهاد في مسائل العلم ዕውቀትን በማሰባሰብና በመማር እንኳን በአሁኑ ሰዓት በነጃሽን ጊዜም እንደነበረና እሳቸውም ያን ያደረገውን ነገር ማስተካከል ያለባቸው ነገር በማስተካከል ድጋፋቸው እንደሰጡ የሚያሳየው ማለት ነው ሌላው በቃል ከምናስተምረው ትምህርት የበለጠ የሚገባው በተግባር ነው አሁን ሀገራችን ላይ ትልቁ ችግሩ ሐጅን ሲያስተምሩን በቃል ብቻ ነው እዚ ስንመጣ ድንግርግር ነው የምንለው ግን በተግባር ቢያስተምሩን የሆነች ነገር ያስቀምጣሉ ከዛ ሐጅ ራሱን ያሳዩናል የመዱ የካባውን በር ያሳዩናል ኮርናዎችን ያሳዩናል እንደዚህ ነው ብለው በቀኝ ያዘሩ ቢያሳዩን አንዴ ነው የሚገባን ከዛ በኋላ ቦታ ሰግዳላችሁ ብሎ ረካዓትን ቢያሳዩን ከዛ በኋላ ሶፋ መሯል ሙፈቅ ወይ ቦታ እንደሚገ እንዴት መከድ እንዳለበትና እንደ ከየት ተጀምሮ የት መጨረስ እንዳለበት እንደዚህ ያስተምሩን በተግባር ይገባን ነበር አሁን ይሄን ሰውዬ በተየሙምን በተግባር ነው ያስተማሩት ይሄ የነብዩ አለይሂ ሰላቱ ወሰለም ያስተምሮት ልዩነት በጣም የረቀቀ እንደነበረ ያሳያል ነው ሌላው ሸሪዓችን የተሟላ ነገር እንዳለው ያሳያል አፈ ውሃ ጠፋ ተብሎ ሶላት ይለፍ አይ ዛሬ ኢጃዛ ነው የሚባል ነገር የለም وما جعل عليكم في الدين من حرج ዲናችን ለማስቸገር ለማጣበብ ለማስቸጋገር ያደረገው ነገር ጭራሽ የለም እኛን ለመጥቀም እኛ የምንጠቀምበት ነገር ሁሉ ያመቻቸ እንጂ ስለዚህ ውሃ ሲጠፋ ባፈርም ቢሆን ተጠቀሙ ኢባዳ እንዳትረሱ ነው ሌላው አንድ ሰው ችግር ሲያጋጥመው ወንድም ይሁን ሴት ወዴት መሄድ ያለበት ወደ አዋቂ ነው አይደለ ፈስአሉ اهل الذكر ان كنتم لا تعلمون ይሄ ሰውዬ ይስራው እንጂ በግዚው በመሰለው የሚጠይቀው ሰው ባጣበት ሰዓት በመሰለው ይስራ እንጂ መጨረሻ ላይ ለነብዩ አይሶ ነገራቸው ተነገራቸው እሳቸውም ይሃል ነበረ መሆን የነበረበት እንደዚህ ነበረ ብለው አስተማሩት እያለን ነው 110ኛ ሐዲስ ተፈደሩ وعن ابن عمر رضي الله تعالى عنهما قال قال رسول الله صلى الله عليه وسلم التيمم ضربتان ضربه للوجه وضربه لليدين إلى المرفق ضربة ضربة للوجه ضربة ضربة للوجه وضربة لليدين إلى المرفقين إلى المرفقين رواه الدار قطني وصحح الأئمة وقفه وعن ابن عمر كعبد الله ابن عمر تزجب የሁለቱንም ስራ አላህ ይወደድላቸውና የአብዱላህንም የዑመርንም ማለት ነው انه قال عبد الله بن عمر على መባል قال رسول الله صلى الله عليه وسلم يا الله መለከኛ አሉ አተየሙም ዶርበታን ተየሙም የሚደረገው ሁለት ጊዜ እጆቹን አፈር ላይ በመጣልና በመምታት ነው ያንዷ ዶርበቱን ዲልወጂ ለፊቱ ማበሻ ወዶርበቱን اخرى ሌላኛዋ ደግሞ መምቻ ለደይኒ ለሁለት እጆቹ ሁለት እጆችን ለማበስ አለ የድ የሚለው የድ የደይን የሚለው እጥላቅ ከተደረገ ማሰሪያ ከሌለው ያው ምሳሌ በላ ምናምን የምንታጠባት እጃችን መዳፋችን ብቻ የሚያካትተው እስከ ላይ አያካትም ብለናል ስለዚህ ምን አሉ እዚህ ጋር ወዶርበቱ ለየደይኒ ብለው ኢለ المرفقين ጨመሩበት እዛቸው እጅ ብቻ እንዳይመስል እስከ ላይ ዝለቅ እስከ ክንድህ እያለ ብለዋል ነው የሚለን رواه الدارقطني ዳርቁን ይዘግበውታል وصحح الائمه የሐዲስ ባለሙያዎች አረጋግጠው ትክክለኛ ነው ብለዋል ወቅፈሁ የሐዲሱ መውቁፍነት ወቅፈሁ ማለት አብዱላህ ኢብኑ ዑመር ላይ የቆመ መሆኑን ማለት ነው ነብያችን አሉ ሳይሆን ያው የሷ አነጋገር አድርገው አቅርበውታል እያለ ነው ሐዲሱ በጥቅሉ ضعيف ነው ነብያችን አሉ የሚለው ضعيف አብዱላህ ኢብኑ ዑመር ተናገረ የሚለው ግን صحيح ነው ብለውታል طيب ተየሙም ያው ግልጽ ነው ቃላቱ ዶርበቱ ሊወጂ ማለት ያው ዶርብ መምታት ማለት ነበረ ግን የተፈለገው መሪ ላይ ጣል ስለሚያደርግ እጁን እንደመታ ተወስዶ ነው ዶርበቱ ሊወጂ የተባለው ከዚህ የምንወስደው ነገር ተየሙም ቅድም ለአማር ኢብኑ ያሲር ያሰማት አንዴ ነው አይደል የመቱት አሁን ደግሞ ሁለት ጊዜ ነው ስለዚህ ዶርበተን ዋሂዳ ሳይሆን ሁለት ጊዜ ነው ማለትን ያስጠቅም ነበረ የመጀመሪያዋ ለፊስኮን ሁለተኛዋ ለእጆች ነው ነበር የሚያሳየው ሐዲሱ ነገር ግን ይሄ ሐዲስ ሙዓረድ አው ሙዓሪድ ለሐዲስ አማር السابق ካለፈው ላለፈው ለአማር ሐዲስ ተቃራኒ ነው ይሄ ሐዲስ የአማር ሐዲስ ኢላ ዶርባ ዋሂዳ እንጂ ከዛው ውጭ አያሳይም ያሁኗ ደግሞ ሁለት እንደሚጣል ነው እያስተማረች ያለችው ስለዚህ ማን እንቀበል ያሁኑ መውቁፍ ነው ضعيف ነው የቀደሙ في الصحيحين ነው ቡኻሪ ሙስሊም የተገኘ ነው hatta صحيح እንኳን ቢሆን ይሄ ሐዲስ የቡኻሪ ሙስሊምን ሐዲስ ሊቃወምብን አይችልም በጭራሽ በኃይል በደረጃ በኩል ነው ማፊ ሶሒሐይን ሶሒሁን ነው ወአውላ طيب ስለዚህ ይሄ ሐዲስ ውርቅ ከሆነ ሁክሙስ ምን ይሆን ለሚለው اختلف العلماء ዑለሞች ተለያይተዋል في صفه التيمم ተይሙም አደራረግ ላይ አንዳንዶቹ ያቅድሙን ባንዲ ብቻ ያብቃቃዋል እሱም ደግሞ እስከ ቢርፈቁ ሳይሆን ከክንዱ በታች ነው መመታት መታበስም ያለበት ብለዋል ወሶ ትክክለኛውም አንዴ ብቻ ዶርበቱን ዶርበቱን ለልወጂ ወለደን ነው የደይንም ደግሞ ለምርፈቅን አይደለም እዛው ታች ክርን ድረስ ብቻ ሩስግ ምንለው ማለት ነው <clears throat> ስለዚህ ከኢማሙ አህመድ ውጭ ያሉት ከሐንበል የውሃ ውጭ ያሉት አራት ሶስቱም መዝሃቦች አተየሙሙ ዶርበታን ብለው የሚያስተምሩት ሁለት ጊዜ ነው እሱም የሚታበሰው የሚርፈቀኝ ነው እያሉ የሚያስተምሩት ማስረጃቸው ያሁኑ ሐዲስ ነው ሐዲስ ግን ضعيف ነው ضعيف ነው ولا يري منها اصحاب السنن الا حديث ابن عمر وقال احمد ليس بصحيح عن النبي حديث ነው የሚለው ነገር ስተት ነው صحيح አይደለም صحيح ያቅድም ያማር ነው የሚሰራውን በዛው ነው እዚህ ጋር ኢማሙ አህመድ መዝሐብ ነው የምንከተለው የነብዩን ስነ ተከተለው ሱሱ ስለማስረጃው ጠንካራው ማለት ነው ተفضلوا السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته وعن أبي هريرة رضي الله عنه قال قال رسول الله صلى الله عليه وسلم السعيد وضوع المسلم وإن لم يجد الماء عشر سنين فإذا وجد الماء فليتق الله وليمسه بشرته رواه البذار وصححه ابن القطان ولكن صوب الدار القطني إرساله وللترمذي عن أبي ذر نحوه وصححه والسلام عليكم ورحمة الله السلام عليكم ورحمة الله وعن ابي هريره كاب هريره تزجب رضي الله عنه سراچون الله يودد انه قال ساچوالو قال رسول الله صلى الله عليه وسلم يا الله ملكني قالوا الصعيد ማለት ከመሬት የሚወጣ ንጹህ ነገር ሁሉ وضوء المسلم የሙስሊም ሙስሊም የሆነ ሰው መጸዳጃና ውዱእ ማድረጊያ ነው ማለትም ተናግረዋል ነው ወይን ለመጅድ الماء እንግዲህ ያው መቼም አብዛኛው የሚደረገው ውሃ ሲጠፋ ነው ውሃ መጥፋቱ ደግሞ 10 አመትም ቢሆን ወይን ለመጅድ الماء ውሃም ባያገኝ እንኳን አሽረ ሲን 10 አመት እንኳን ቢያጣ በተይሙ መስገድ ነው ያለበት 20 አመት ቢሆንስ 100 አመት ቢሆንስ 50 አመት ቢሆንስ እዚህ ጋር አሁን በአስር ለመለየት አይደለም ከአስር በላይ ሳይቻል ማለት አይደለም አንደን ጊዜ አንድ ሰው ምን እንደምንለው የምንለው አስሬ ለፈሳውስ ነገር እናድን አስሬ ለፈሳውስ ነገር ማለት ቦታ አልሰጠውም ለማለት እንጂ ከአስር በላይ ቢለፈልፍ እቀበለዋለሁ ማለት አይደለም ልክ ይሄም ሐዲስ 10 አመት እንኳን ውሃ ብታጡ ተይሙም ተጠቀሙ ማለት ከአስር ከበለጠ ሳይቻልም ካነሰ ሳይቻልም ለማለት አይደለም ቁጥሩ አልተፈለገም ነው ለምን ብዙ ጊዜ አይሆንም ማለት የተፈለገው ውሃ ማጣቱ ለምን አይደጋገምም ለምን ብዙ ጊዜ አይሆንም ለብዙ ለምን አመታት አያስቆጥርም ተጠቀሙ ነው ተየሙምን ተጠቀሙ ጀናባ የሆነ ሰው ለጀናባ ማቅለያ ውዱም የሌለው ሰው ያው ውሃቶ ከሆነ ተየሙም መጠቀም ይችላል ውሃ እስከሚያገኝ አመት ፈጀበት ከዛም በላይ ፈጀበት ማለት ነው ይፈጅበት ነው ይፈጅበት ባይሆን فاذا وجد الماء የቆየውን ቆይቶ የቆየችን ቆይታ ውሃ ካገኘ ካገኘች ፈለተቅላህ አላህን ሊፈራ ይገባዋል ይፍራ ምን ማለት ወሉ ምሰሁ በሸረተና ሰውነቱ ውሃ አስነካው እንደው ኋላ አስነካከ እንግዲህ አንዴ ለምዶብኛል ይያለ በዛው መቀጠል ማይችልም ማለት ነው ውሃ ባገኘ ሰዓት ገራውን ታጠብ ውዶ የሚያድርክ ውሃ እስካጣ ድረስ 10 አመትን ፈጅ ከዛ በላይ ተይሙም ይያረገ ይስገር ነው በዛር ዘግበውታል ኢብኑ ቀጧን ትክክለኛ ሐዲስ ብለውታል ነገር ግን ዳረቁትኒ ሐዲሱ ሙርሰል ነው ብለዋል ሙርሰል ማለት አንዱ ታቢዒ የሰሃቦች ተከታይ ማለት ነው ብድግ ብሎ ነብዩ አለይሂ ሰላሁ ሰለም እንደዚህ ብለዋል ካለ ሐዲሱ ሙርሰል ይባላል ሙርሰል ልቅ ማለት ነው ልቅ የተባለበት ታቢዒዩ መቼም ነብያችን አላገኝም ሳወቀ ነው ወይ ከሰሃባ ይዞታል ወይ ከሌላ እሱን ከመሰለ ሰው ያ ደግሞ ከሰሃባ ይዞት ሊሆን ይችላል መሐከል ላይ ሰሃቢው ይወርቆ እሱን ጥሎ ከዛ መተሻ አንድ ሰው ጥሎ ሊያወራም ይችላል ማለት ነው ስለዚህ ሙርሰል ማለት እሱ ነው ሙርሰል ምን አቅሳም ضعيف ነው ደካማ ሐዲሶች አንዱ ተመዳቢ ነው ግን ቢሆንም ድጋፍ ያለውና ዘጎቹ ጥሩ የሚባሉ የተለዩ ከለ ከከለ ከሆነ ችግር የለው የሚባሉ ከሆነ የሚያወሩት ነገር ደግሞ በምርምር የማይገኝ በስንጂ በምርምር የማይገኝ ከሆነ ተቀባይነት ሊኖረውም ይችላል ነው ወለትርሚዚ አና ቢዘር ነህሁ ይሄን ሐዲስ ዘግበው አልትርሚዚ ያን መሳዩን ሐዲስ ወሰሐሐሁ ሰሂህም ብለውታል ነው اذا وجد الماء በጦለ ተየሙሙ ይላሉ ፉቃዎች ውሃ ሲገኝ ተየሙም ይበላሻል ካልተገኘ ግን 10 አመት የሚሆን ይቀጥላል ማለት ነው ስለዚህ ሙስሊም የሆነ ሰው በተየሙም ሰግዶ በተየሙም ጀናባውን አቅልሎ ሰግዶ ቆይቶ ከሆነና ውሃ ሲያገኝ ተሎ ብሎ ወደ ውሃ መፋጠን አለበት ማለት ነው ተየሙም የቁም መቃም الماء مطلقا ተየሙም አፈር የሚ ማነው ውሃ የሚሸፍነውን ነገር ሁሉ አፈርም ይሸፍናል ነው طيب كتبه عن أبي سعيد سعيد الخدري رضي الله عنه قال خرج رجلان في سفر وليس معهما ماء فحضرت الصلاة فتيمما صعيدا طيبا فصل فصليا ثم وجد الماء في الوقت في الوقت <coughs> أعد أحدهما الصلاة والوضوء ولم يعيد الآخر ثم أتيا رسول ثم أتى أتيا لا ثم أتيا طيب. رسول الله صلى الله رسول الله صلى الله عليه وسلم فذكر ذلك له فقال للذي لم يعد أصبت السنة وأجعزت وأز وأز وأزعجتك وأجزأتك وأجزأتك صلاتك صلاتك وقال للآخر لك الأجر مرتين رواه أبو داود والنسائي وعن أبي سعيد الخدري رضي الله عنه أبو سعيد الخدري تباروت ታላቁ ሷሃቢ አላህ ስራቸው ለላቸውና ቃለ አሉ خرج رجلان ሁለት ወንዶች ወጡ ሁለት ሰዎች ወጡ في سفر ሆነ ጉዳይ መንገድ ወጡ ሁለት ሰዎች ማለት ነው فحضرت الصلاه ሶላት ቀረበች ደረሰችባቸው ማለት ነው አገኘቻቸው ማለት ነው ወለይሰ ማሁማ ማ ውሃ የሚባል የውሃ አብሯቸው አልነበረም በለለበት አደረሰባቸው ያለ ውዱ ደግሞ ሶላት አይበቃም እንደሚታወቀው ምን ይሻለናል አሉ አይ ውሃ ከጠፋ ወንድሙ አፈር የሚባል አለ በሱ ታይሙ እናደርጋሉና ፈተየመማ አሊፋ ትቆማለች ሁለት መሆናቸውን ለመጠቆም ነው ፈተየመመ ቢሆን ተየሙ ማደረገን ነው የሚሆነው ማ ከተባለ ግን ሁለቱም ተየሙ ማደረጉ ማለት ነው ሰዒደን ያው بالسعيد ባፈር ማለት ነው طيبا ጥሩ በሆነ አፈር فصلى ሁለቱም ሰገዱ ማለት ነው فصلى ሰገደ فصليا ከሆነ ስገዱ ማለት ለሁለት ሰው ፈሰለያ ነው እዚህ ጋር ግን ሁለቱም ሰገዱ በተም ማለት ነው ከዛ ثم وجد الماء وجد ከሆነ ለአንድ ሰው ነው ወጀዳ ለሁለት ሰው ነው ثم وجد ከዚያም ማገኙ الماء ውሃን في الوقت ما ዘው ሶላት ወቅት ላይ ለምሳሌ ዙሁር ላይ ነበረ ውሃ ጠፍቶ ታይሙም ያደረጉት እና የሰገዱት ከዛ ትንሽ ቆየት ብሎ ወዳውኑ አገኙሃ ወቅቱ ሳይወጣ ሶላት ሰግደው ሁለቱም ግን ወቅቱ አልወጣም فاعاد احدهما الصلاه ወቅቱ እያለ ውሃ ከመጣማ እንደገና ሶላቱ መመለስ አለበት ውዱእ አድርግና አለና መለሰው ነው የሚላችሁ فاعاد ደገመ احدهما ከሁለት አንዳቸው አሶላተ ሶላቱን والوضوء وضوءهم دغم እንደገና ولم يعيد ولم يعيد الاخر ሌላኛው አረ ዘርባ ሰግጃ ሰግጃ ካሁን በኋላ من ምን መመለስ የምን መርገም ነው አለ ይሄን ተባብሮ ተጨጋጭቆ ተለያይተው በሐሳብ ወደ ነብዩ አለይሂ ሰላቱ ወሰለም መጡ ثم አተያ ለሁለቱ ሰዎች ነው አተያ የሚባለው ለአንድ ሰው ቢሆን አታ ነበር የሚባለው ثم አተያ ከዚያም ሁለቱም መጡ የት ረሱል አላህ ሰለላሁ ዐለይሂ ወሰለም ከአላህ Subhanahu Wa Ta'ala መልእክተኛ ዘንድ መጡና ፈዘከራ ሁለቱም ጠቀሱ ዘረዘሩ አብራሩ ذلك ያንን ክስተት ለሁ ለረሱል አለይሂ ሰላቱ ወሰለም ከዛስ ሳቸው ዳኛ ናቸው ሁክም ይሰጣሉ ፍርድ ሰጡ فقال للذي لم يعيد በተየሙም ሰግዶ ውሃ ሲያገኝ ሶላቱን ላልመለሰው ሰው አሶብተ ሱነተ ሱናውን አግኝተሃል ትክክለኛው ያንተ ነው ከሰገደ በኋላ ያለ ሶላት አይመለስ ነበረ ማለታቸው ነው ውዱ ይበላሸው የተባለውም ሳይሰግድ የሆነ እንደሆነ ከሰገደ በኋላ የመጣው ምንም አያበላሽ ነበር እና ለማንኛውም አንተ የሰገድከው ሰውዬ ሶላትህን አሶብተ ሱና ያልመለሰውን ወአጅዛአትከ ሶላቱከ ሶላትህም አብቃቅተሃለች አሉት ያልሰገደውን وقال للاخر ለሌላኛው ደግሞ ለከ الاجر مرتين ሁለት አደከም አይደል ሁለት አደከም ካደለ ለከ الاجر مرتين ሁለት ጊዜ አጅር አለህ በማለት ሁለቱንም ሐሳብ ሐሳባቸውን አንድ ድርግና ማያለያይ ነገር ነገሯቸው ማለት ነው አቡ ዳውና ነሳይ ዘግበውታል ለከል አጅሩ መረተይኒ ሱብሃንአላህ እንደው ሁለት ጊዜ ቁርአን እየቀራ የሚደክም ሰው የድካሙ አንድ የቀራበት አንድ ሰው የለ ይሄም ሰውዬ የለፋበት ልፋት በወርቅ ማታቸው ነው ይሰጠዋል ማታቸው ነው እና እንደሚሰጠውም ገለጸ ነው የሚለው ሐዲሱ ኺላፍ አለው ሶሂ ነው አይደለም ሰፋ ለኺላፍ ነው ያለው ለማንኛውም ሁክሙ ግን ትክክል ነው መሰራት ያለበት በዚሁ ሐዲስ ነው ሐዲሱ ደካማ ቢሆንም ማለት ነው ለምን ሌሎች በመረጃዎች የሚያመለክቱት ይሄን ስለሆነ አሶብተ ሱና الطريقه الشرعيه ማለት ነው فعلك صحيح موافق للطريقه الشرعيه التي سنها النبي صلى الله عليه وسلم ነብያችን መንገድ አድርገዋል ለህዋት ጉዞ ትክክለኛውን አግንተሃል ማለታቸው ነው ነው ይሄኛው ደግሞ ማን ነው አጃት ከማለት ከፋ በቅቷል ምን መርገም አያስፈልግህም ማለት ነው ከዚህ ነው የምንወስደው ምንድነው ተየሙም የተፈቀደ መሆኑን የተየሙም ትክክለኛ መብቃት ሙስሊሞች ዘንድ በነቢያችን አለይሂ ሰላቱ ወሰለም ጊዜ የታወቀ መሆኑን ያሳያል ነው ቁርአኑን የሰመጣው ዘው ጊዜ ፈለመጅዱ ማፈተይ ኢማሙ ይያላቸው እንዴት የማወግዝ ነው እንጂ ሌላው ጀዋዝ ሲሃል ይያልና አሁንም ቢሆን መፈላሰፍ አለ የሚለን በዕልም ዙሪያ ላይ ወደ ኋላ ይባልም ይያለና ጥሩ ቀጥሩ وعن ابن عباس رضي الله تعالى عنهما في قوله عز وجل وإن كنتم مرضى أو على سفر قال إذا كانت بالرجل الجراحة في سبيل الله والقروح فيجنب فيخاف أن يموت إن اغتسل تيمم رواه الدار قطني موقوفا ورفعه البزار وصححه ابن خزيمة والحاكم طيب የሚቀጥለው ሐዲስ 113ኛ ማለት ነው وعن ابن عباس رضي الله عنهما في قوله عز وجل وإن كنتم مرضى أو على سفر قال إذا كانت بالرجل الجراحة في سبيل الله والقروح فيجنب فيخاف أن يموت إن اغتسل تيمما رواه الدار قطني موقوفا ورفعه البزار وصححه ابن خزيمة والحاكم ملونه ابن عباس ቁርአኑን ሲያብራሩና ሲተረጉሙ ምናሉ ወይን ኩንቱም መርዷ አው አላ ሰፈርን የሚለውን የቁርአን መልእክት ሲያብራሩ ጥሬ ቃሉ ወይን ኩንቱም መርዷ በሽተኛ ከሆናችሁ ማለት ነው በሽተኛ ከሆናችሁ ውሃ መጠቀም ካቃታችሁ ከፈራችሁ እ ተየሙም አድርጉ አው አላ ሰፈርን ወይም በጉዞ ላይ ከሆናችሁ በጉዞ ላይ ከሆናችሁ የሚለው የቁርአን አንቀጽ ፍሬ ሐሳቡ አሉ اذا كان بالرجاحه አንድ ሰው ላይ ቁስለት ካለች في سبيل الله በአላህ መንገድ እየሄደ ያለ ወልቁሩሁ ያው ቁሩህና ጀዋን ነው ቅደትና ሽንቁር ምናምን የሚባል ነገር ብቻ አለ እንጂ ያው ነው ዝሮ ዝሮ فيجنب ከዛ ጀናባ ይሆናል ደግሞ ፈይኻፉ ይፈራል ቢታጠብ በዛ በቆሰለው ቁስሉ ውሃ ገብቶ የሚገለው መሆን ይፈራል ፈይኻፉ ይፈራል አይሙተ መሞት እኔ ተሰለ የታጠበ እንደሆነ ስለዚህ ተመመ ተመመ ያድግ ማለት ነው ወይም ኩንቱም መርዷ ማለት ሰውንታችን የሆነ ቀዳዳ ስንጥቅ ነገር ሽንቁር ነገር ከተፈጠረ በዛ ሳቢያ ከታመማችሁ ከዛ ውዱ አድርጎ ለመስገድ የሚያሰጋችሁ ነገር ከመጣ ተየሙማችሁን አድርጋችሁ ስገዱ ማለት ነው አሉ ዳረቁን ዘግበውታል መውቁፍ አድርገው በዛር مرفوع አድርገው ነብያችን ጋር አድርሰው ዘግበውታል ابن خزيمة ሐኪም صحيح ብለውታል ይለናል ስለዚህ ቁስል ያለበት ሰው ውሃ መንካቱ የሚያብስበት ከሆነ ህመምተኛ የሆነ ሰው ውሃ መንካቱ የሚያብበት ከሆነ ተየሙም ይችላል ነው መንገድ ላይ የወጣ ሰው ብዙ ጊዜ ውሃ ይዝም የውሃቸው እጥረት ይመጣል ለዛ ነው ፍላ ያለው በአላህ መንገድ ጂሃድ እየወጣችሁ ትግል በምታደርጉበት መንገድ ሲወጡ ውሃ የለም ስለዚህ ውሃ ከጠፋም ተየሙም አድርጉ እያለን ነው ኢንሻአላህ ሰዓታችን አልቋል ሁለት አርስ ሶስት ነው የሚቀረን ችግር የለም ከመጪው ከ باب الحيض ጋር አብረን የምናየው ይሆናል የዛሬው ደርሳችን ዝይጥናቀቃል ጥያቄ ካላችሁ ባስናግድ ይሻላል ኢንሻአላህ